ሶላት መስፈርቶች ሽሩጥ የሶላት መስፈርቶች ባቡ ሽሩጥ ሶላት የሶላት መስፈርቶች ሸርጥ ማለት አላማ ማለት ነው። ሉገተን በሉጋ ከወሰድነው ሸርጥ ማለት አላማ ምልክት ማለት ነው። ወጃ አሽራጡሃ ይላል ነብዩ አለይሂ ሰላቱ ወሰላም ጅብሪል አክቢርኒ አን አሽራጥ ሳዓ ብሏቸዋል። ስለ ቂያማ ምልክት አሽራጥ አሽራጥ ሸርጥ ማለት ምልክት ማለት ነው። ወላኪን ሚን ሐይሱ አሸሪዓ ወደ ሸሪዓ ስንመጣ ደግሞ ሸርጥ ማለት ሸርጥ ማለት ሸርጥ ማለት ማ የልዘሙ ሚን አደሚህ ልአደሙ ወማ ላ የልዘም ወማ ላ የልዘሙ ሚን ውጁዲህ ውጁዱ ወለልአደሙ ሊዛል አንድ ነገር መኖር የሆነ ነገር ተቀባይነት ሊኖረው ዘንዳ የሆነ ነገር መኖር አለበት። ሶላት ተቀባይነት ሊያገኝ ዘንዳ የግድ ውዱ መኖር አለበት። ይሄ ማለት ሸርጥ ማለት ነው። ቅድመ ሁኔታ የምንለው ነገር መስፈርት የምንለው ማለት ነው በአማርኛ መስፈርት። አንድ ነገር ውስጥ ስራ ለመቀጠር ዲግሪ መያዝ አለበት ከተባለ በቃ ሀዳ ሸርጥ ነው። بلا ዲግሪ ለን ተደኮለ ዛሊከ አለ የስራ ይላል ሸርጥ ነው። ያ ከሌለ አትገባም ማለት ነው ስራው። ስለዚህ ያን ነገር ማሟላት አለ። አሁንም ሶላት ውስጥ ከመግባታችን በፊት መሟላት ያለባቸው ቅድመ ሁኔታዎች ማለት ነው ሹሩጥ ማለት ነው። ሸርጥና አርካን ይለያያሉ። አርካን ማለት ጊዜውን እየተከተለ ይጠናቀቃል። ሸርጥ ማለት ግን ሶላት ከጀመረ ጀምሮ እስከ መጨረሻው ድረስ ይቀጥላል። ሸርጥ አርካን ለምሳሌ ሩኩዕ ስትጨርስ ስጁድ ስትገባ ሩኩዕ አለቀ። የሚቆራረጥ ነው ከጊዜ ጊዜ ከ ሸርጥ ማለት ግን ውዱ ሶላቱን ከጀመርክበት መጨረሻው ውዱ መኖር አለበት። ጧራ እንደዛው መሆን አለበት። ልብስህም ጧራነቱ እንደዛው መቀጠል አለበት። ستر العورة ም እንደዛ መቀጠል አለበት። استقبال القبلة ም እንደዛው መቀጠል አለበት። በቃ ሽሩጦች የሚባሉት الشروط في الصلاة ሶላት ውስጥ ያሉ ሸርጦች ዑለማዎች ከሐዲስ استنباط ያደረጉት ፊ ሰዓቱን ዘጠኝ አድርገዋቸዋል። ዘጠኝ ሸርጦች አሉ። አልኢስላሙ ወተሚዙ ወልዓቅሉ ሶስት ሶስት ሌሎች ስድስት አሉ። ሶስቱ እነዚህ ሶስቱ የሶላ ሸርጥ ናቸው። ሙስሊም መሆን ተምይዝ ማለት አቅመ አዳም ወይም አቅመ ሔዋን መድረስ አልአቅሉ አእምሮ የሚያስብና normal ሰው መሆን ማለት ነው። ሶሪ ተምይዝ ያለው ለሶላት ብቻ የተለየ ነው። ሀጅ ላይ ቢሆን ህፃን ልጅ ሀጅ ይሆንለታል። ዘካም ሊያወጣ ይችላል። غير العاقل ሆኖ ዘካ ሊወጣ ይችላል። ሌላ ነገር ሊሆን ይችላል። ችግር የለም። በወኪልነት የሚደረጉ ነገሮች ሶላት ላይ ግን ሙስሊም መሆን አለበት፣ ተሚዝነት የኖረ መሆን አለበት፣ አቂል መሆን አለበት። ሶስት ስድስቱ አጧሃረቱል በደን ጧሃራ ምን ነጃሳ ከነጃሳ ንጹህ መሆን ልብሱም ይሁን የሚሰግድበት ቦታም ይሁን ሰውነቱም ይሁን አጧሃረቱ ምን ነጃሳ ስንት ማለት ነው? አራት አጧሃረቱ ምን الحادث الأكبر والأصغر ውዱ ያለው መሆን አለበት ማለት ነው። ስንት ሆነ? አምስት استقبال القبلة سدس استقبال القبلة سدس ستر العورة سبعة النية ስምንት ሌላ ድኹሉ ወቅት ጊዜ መግባቱ የሶላቱ አልገባችም ነበር አቡ መስ እሺ ሶስቱን የመጀመሪያዎችን ብቻ ነገር አልኢስላሙ አላቅና ወሰን እሺ ሌሎች ሶስት እሱ ነግሮኛል። ሁለት ንገረኝ አቡ መና ሁለት ብቻ እ እስትቅባሉል ቂብላ እና ምን እ እሺ ውዱ ያለው ነው ሁለት አህመድ አቡ አተዘጋጀ እሺ አህመድ ንጽህናው መጠበቅ ውዱ ያለው መሆን ቆጥሮታል። ጊዜ የገባ መሆን አንያ ሰትሩል አውራ ታውቋቸዋላችሁ ዘጠኝና ዘጠኝንም እንቀራቸዋለን ኢንሻአላህ በሐዲስ አን አልይ ብን ጠልቅ ረዲየላሁ ተዓላ አንሁ ቃል ይህ ህይወታችን ህይወት ህይወት ብቻ አይባልም። ኦክሲጅንም አይባልም ለኛ ከዛም በላይ ነው ሶላት ሶላትን አበጥረን ማወቅ አለብን የሚያበላሻትን የሚያስተካክላትን እሷ ውስጥ አስፈላጊ የሆነውን ነገር የኛ ሀብት በአሁን ሰዓት በተለይ ለተማሪ ያለችው ካፒታል አንድ ብቻ ናት ይቺ ብቻ ናት ሌላ የለም ሀጃ እናደርግ የለም ይሄ ነው በጣም ካፒታላችን። እለት ከእለት የምናመርተው እችን ብቻ ነው። ያለችን ገቢ ምንጭ ይሆናል። እችን ማክሳት የለብንም። ወላሂ በጣም ብዙ አንተ ብዙ ብዙሃኑ ተማሪ እኔ አስተጋገዱ በቃ ስለሚከብደው ወይም ስለ በቃ የሆነ ነገር ግዴታ ስለሆነበት ብቻ እንጂ ምን የሚያበላሸውን ስፋት የምንማር አይደለንም። ብቻ ኢንሻአላህ ያገኛችሁትን ዳዕዋ ታደርጋላችሁ። عن علي بن طلق رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتنا انتهي ይላሉ ይሄ ሰሃቢይ ነው አሊ ብን ጠልቅ የሚባለው አልሙንዚር እብኑ ቀይስ አልሐነፊይ ነው። ሚን በኒ ሐኒፋ ከበኑ ሐኒፋዎች ጎሳ ነው። በኑ ሐኒፋ የሚባሉ የማማ አካባቢ የማማ ማለት ሪያድ ማለት ነው። ደጋማው ክፍል አካባቢ የማማ ይሏታል። እነ ሙሰሊመቱል ከዛብ የወጡበት ቦታ ነው። የማማ የምትባለው የማማ الصحيحي اليمامي ነው صحابي ነው قيل هو والد طلق بن عالي وقيل هما اسمان لشخص واحد እሺ አን አሊ ኢብኑ ጠልቅ ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንደ ብለዋል አለ ምን አሉ ነብዩ ዐለይሂ ሰላቱ ወሰላም ኢዛ ፈሳ አሐዱኩም ፊ ሶላቲ ሶላት አንዳችሁ አጋጣሚ እሱ ካመለጠው Okay. <laughs> ጅዝ ነው ጅን ነው ምንም ችግር የለም አፍ እዛ ፈሳ አሐድኩም አንዳችሁ ፈሱ ካመለጠው ሲሶላት ሶላት ፈሌንሶሪ ሶላት ትቶ ወለጥ ወለተወደኡ ዱዓ ያድርግና ወልዩዒድ ሶላተ ሶላቱን ከመጀመሪያ ጀምሮ እንደገና ይድገም ብለዋል ነብዩ አለይሂ ሰላቱ ወሰላም። እዛ ማለት አረብያው ፈሳ ያለው ራሱ አረብያው የአማርኛ ጋር ይገናኛል ማለት መወለደ ዲቃላ ቋንቋ ላይ ይገናኛል። ፈሳ ፈሳ ይሄ ቢላሶቲን ድምፅ የሌለው ከሆነ ነው። ድምፅ ያለው ከሆነ ቢራጠም ይባላል። ቢራጥ ነው ይባላል። إذا أبرقت يعني ፈለንፈይስ ይሂድ ወለተወዳ ወሊዩዒድ ሶላት ሶላቱን ይድገም። ይሂድና ውዱእ አድርጎ እንደገና ሶላቱን ይድገም። ከመጀመሪያ ነው የሚጀምረው። እዚህ ላይ እንዳሳለፍነው ሐዲስ አለ። የአኢሻ ሐዲስ ከእናንተ ውስጥ ቀይ አጋጠመው አውሩ አት ወይ ወይም ደግሞ ምን ያጋጠመው እንትን ነስር የመጣበት እንዲሁም ደግሞ ውዱ የፈታ እንትን የሆነ ምን ያጋጠመው ነበር አለ መዚ ያጋጠመው ብላ ከጠቀሰች በኋላ ምን ያድርግ ፈሌል ሶሪፍ ይሂድና ፈሌ ተወበ ውዱ አድርጎ ይምጣና ወሌብኒ ነው የምትለው ወሌብኒ ይሙላ ወላኪን ላይ የተከለመ እንዳይናገር ውዱ አድርጎ መጥቶ የቀረውን ረካዓ ይጨምር ነው የተባለው። ለምሳሌ ሁለተኛው ረካዓ ላይ ነስር ከመጣበት ወይንም ውዱ መስራት የሚባለው ነገር ካጋጠመው ይውጣና ውዱ አድርጎ መጥቶ የቀረውን ሁለት ረካዓ ይጨምር እንጂ ከመጀመሪያ አይጀምርም የሚል ሐዲስ ነው ያሳለፍነው። ወለ ሐዲሱ ሙተከለሙን ፊ ሐዲሱን በጣም ብዙ ተነጋግረውበታል። ሐዲሱ በጣም ضعيف ነው ያለው። በጣም ضعيف ነው ሐዲሱ። ስለዚህ ወል ሐዲሱ ሶሒህ ሀዳሁ ይሄ ሐዲሱ ሶሒህ ነው። ስለዚህ አንድ ሰው ሶላት ውስጥ እያለ ውዱ ከፈታ ሄዶ እንደ አዲስ ውዱ አድርጎ መጥቶ እንደ አዲስ ሶላት ነው የሚጀምረው እንጂ መጀመሪያ ጀመረው ላይ አይጨምርም። هذا هو الأصح ይሄ ነው ሰሂህ ሐዲስ إذا فتح أحدكم في الصلاة فلينصرف يوطا وليتوضأ وضوء አድርግና وليعيد الصلاة ሶላቱን ይድገም ነው ያሉት። ያንኛውን ሐዲስ ስትቀሩ ሲባቢ ምን ነው ሲባቢ ነጃሳ እ ባበል አው ባበል ውዱእ ውስጥ ያንን ስትቀሩ ይሄን ሐዲስ አስታውሱ ጀምዕ ለማድረግ ማለት ነው። አዳ መቀደሙን አላ ዛሊከ አልሐዲስ አህባሾች ከሶላት እንትን የተወሰነ ሁለት ረካዓ ከሰገደ ሶስት ረካዓ ከሰገደ በኋላ ውዱ ከፈታ ሂዶ ውዱ አድርጎ እንደገና መጥቶ ይጨምር የሚለውን እንትን ሰሚዕቱሃ ምን ሪጃል ወማ ሰሚዕቱሃ ምን የሰማው ነገር አለ። ያችኛቱን ሐዲስ በመያዝ የተጠቀሙት ነገር አለ። እያንዳንዱ ሹብሃ የሚያመጡት ነገር አለ። አዎ የሙስሊም ዘገባ አለ፣ የሙስሊም ሐዲስ አለ። አንድ ሰው ሶላት ከተጠራጠረ ሰይጣን የሆነ ነገር ሲልበታል ብለዋል አይደል? ላ የኽሩጅ ፈላ የንሰሪፍ ሚን ሶላቲ እንዳይወጣ ሐታ የስማዐ ሰውተን ድምፅ ሳይሰማ አው የጂደ ሪሃ ወይ ሽታ ሳያገኝ እንዳይወጣ ብለዋል። ካወቀም መውጣት አለበት። ድምፅም ባይሰማም ሽታም ባይኖረው በቃ ከውስጡ መውጣቱን እርግጠኛ ከሆነ ይውጣል። ወሊዑድ ሶላት ይዳፈሳ የተባለውም ለዚህ ነው። ድምፅ አልባ ነውና ይሄ ድምፅ አልባ ፈንጂ ገብታችኋል። አዎ ሶስት ማቋረጥ አዎ ይችላል። ሶስት አቋርጦ መውጣት ይችላል። ሶስት ማቋረጥ እኮ በኢማም በኩል ፊት ለፊት ብቻ ትይኝ እንጂ ኮፍ ለመሙላት ምን ምን መሄድ ትችላለህ፣ መንቀሳቀስ እኮ ይቻላል። ችግር የለም። ሐረም ላይ ብቻ የተለየ አይደለም። አሁንም በሶስት ፊት ለፊት መሄድ እኮ ይቻላል፣ ግን መወስወስ ጥሩ አይደለም ነው አይቻልም አይደለም። ዋናው እንደውም ቡኻሪ ምንድነው ያሉት ባቡ ፊ ኪታብ ቡኻሪ ውስጥ ባባቸውን ሲመሰርቱ ሱትረቱል ኢማም ሱትረቱል መእሙም ነው የሚሉት የኢማም ሱትራ የመእሙም ሱትራ ነው። ስለዚህ ማለፍ የማይቻለው በኢማምና በሱትራው ፊት ለፊት ብቻ ነው። አዳውታል ከዛም በፊት ባለው መካከል ግን መንቀሳቀስ ትችላለህ። ወላኪን ለመውሰፍ ላይ ታች ለማለት ሰው መወስወስ በሚባለው ነገር ትያዛለ እንጂ ሶስት ማቋረጥ በሚባለው ነገር አይወቀስም። በተለይማ ክፍተት ቦታ ካለ አጣጥተህ ሄደህ ጥግ ላይ መግባት ትችላለህ። ሌሎች የማይገቡበት ከሆነ ችግር የለም። ውስጥ ላይ ሆነ ውዱ ከፈታ ደግሞ ሰዎችን ግቡ እያልክ ተጎትተውና ሶስት ታስገባዋለህ። ለዛ እንዳትገፍትራቸው እንትን ነገር እንዳይፈጠር አንተ ከወጣህበት ቦታ ከኋላ ሶስት ግባ ትለዋለህ። አንተ በዛ ካልፍና ያንኛውን ግባ ትለዋለህ። እየሄድክ ትወጣለህ። ተመሽግ እስከምትወጣ ድረስ ማለት ነው። ሌላ በር መውጫ ስለሌለ። አይ ችግር የለም ብቻህን ስትሰግድ በፊት ለፊት ሰው እንዳያል ብቻህን ስትሰግድ ኢማም ሲሰግድ በኢማም ፊት ለፊት ሱትራ ከሌለ መሄድ አይቻልም። ኢማሙ መከራከር አለበት። በኢማሙና በመእሙሞች መካከል ግን መንቀሳቀስ ይቻላል። ችግር የለም ችግር የለም። ሀዛ ይሄ የአብደላህ እብኑ አባስን ሐዲስ አለ። ቁጭ ብለህ ይቻላል። ጀማዓ እንዳያመልጠኝ እደርሳለሁ ብለህ ለጀማዓው ብለህ ውዱ አድርገህ ለመምጣት ባይሆን እንደዛ አድርገ ይመጣል። ምንም ነገር የለም። ጥርጣሬ እንዳይሆን ሌላ ነገር እንዳያስቡ ነፍሮት ነው የሚባል በዚህኛው በፈሩ ሊያስቡት ይሻላል። ጥሩ ነገር ለሰዎች ማሳየት አለብህ። ዛሬ ታሪ ታጥቂ ጣና ውዱ አድርገ ይመጣል። ጀማዓ ለማግኘት ብለህ ታደርጋለህ እንጂ በዛ ቁጭ ብለህ ካልተመቸህ አይቻልም። መእሙም ብቻው መእሙሞች ኢማም ከጨረሰ በኋላ ሁሉም በየራሱ ሙንፈሪድ ነው የሚሆነው። የዛን ሰዓት አይቻልም። ለምሳሌ ኢማሙ እያሰገደን እያለ በሶፍ ፊት ለፊት እየሄደ ነበር። ኢማሙ አሰላሙ አለይኩም ወራህመቱላህ ሲል የሆነ ሁለት ረካ ይቀራይ ነበር ተነሳ። አሁን ቢያልፍ አልፈቅድም፣ መፍቀድ የለብኝም። ቅድም ግን ኢማሙን ተከትዬ በነበረበት ሰዓት በፊት ቢያልፍ ሰው ችግር የለም ነበር። በኢማም ፊት ግን አይቻልም። ከኢማም ፊት ለፊት አይቻልም። ከመእሙም ፊት ለፊት ይቻላል። ይሄ አዲስ እንግዳ ነው። በየትኛውም ቦታ ላይ ጭቅጭቅ ትንሽ አስመጣል። በተለይ አባቶቻችን እኛ ራሱ እንግዳ ነው የምንሆነው። በመእሙም ፊት ለፊት መሄድ አይቻልም ነው የሚባለው። ግን ለመወስወት ካልሆነ እንጂ ነህይ የለም። የአብደላህ እብኑ አባስ ሐዲስ አለ እኔ አያይን አስቀመጥኩና ሶፉን መሃሉን ቀድጄው ገባሁ ነው የሚለው ሶፍ መካከል ማንም የተቃወመኝ የለም ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም ፊት ለፊት ወደ ዲዳሩ ነበር የዞሩት ደሳቸው ፊት አይደለም መእሙሞቹን አቋርጦ ነው የገባው ውስጥ ላይ ስለዚህ ችግር የለም ባይሆን ሱትራው በኢማሙና በሱትራው መካከል ማለፍ አይቻልም ኢማም ራሱ ሲቆም የግድ ሱትራ መኖር አለበት ፊት ለፊቱ መእሙሞች ግን የለም ማቋረጡም አይቻልም ማዕሲያ ነው። አንተ ሲያቋርጡ ዝም ካልክም አንተ ማዕሲያ ነው። ሱትራ ለመያዝ ማዕሲያ ነው። እንቀረዋለን ባቡ ሱትራ አንተም ወንጀለኛ ነህ፣ መከላከል አለበት። በእጅ ትገፈትረዋለህ። እንዲህ ካለ ገፋ ታደርገዋለህ። መጀመሪያ እንድትነካዋለህ ማለት ሳትደባደብ የሆነ ነገር ሳታደርግ እጅህን ትዘረጋበታል። በቃ አለ ማለት ነው። ያ እምቢ ካለ ትገፈትረዋለህ፣ ያዝ ታደርገዋለህ። እምቢ ካለ ሀታ ሞቃተላ ድረስ ይገደላል ይገደላል አይደል ይችላል። ግን ፈልአተሃል አላተሃል ነው ከቀላል ነው የምትጀምረው። መጀመሪያ መምታትም ልደርስ ትችላለህ። ትዕቢተኛ ምናምን አዲሱ ነው ይሄ አዲስ የተጨመረ ነገር አለ። ፈሉቃቲሉ እንደውም ራሱ ሊገደል ደሙ ደመል ደመል ከልብ ነው ያሉት አይ በቃ አትመልስለት፣ ደህና ነኝ እንዳል ረዋል ኸምሰት ሒሳብ ብን ሒባን ዋን ረዲየላሁ ተዓላ አንሃ አን ነቢ ሰለላሁ ዐለይሂ ወሰለም ቃል ነቢዩ ዐለይሂ ሰላቱ ወሰላም ይብላል ላ የቅበሉ ላህ አላህ አይቀበልም ሶላተ ሐኢድን ለሐይድ የደረሰችን ሴት ሶላቷን አይቀበላትም ኢላ ቢኺማሪን ጉፍታ አጣፍታ እንጂ ማለት ነው። እዚህ ላይ ለብሳ እንጂ ኺማር ማለት ሻል ወይንም ደግሞ ጀልባቧን እዚህ ላይ አድርጋ እንጂ ይሄን እንጂ ማለት ነው። ኺማር ማለት ኺማር ማለት ከላይ የሚለበሰው ነው። እዚህ ላይ የሚለበሰው ራስ መሸፈኛ ማለት ነው። ከራስ ጀምሮ የሚወርድ የሚለብሰው ኺማር ጉፍታ ይሉታል። አጣፊም ይሉታል። ጉፍታርም ይሉታል። ጉፍታ ታውቃላችሁ? እንደዛ ነው። ኒቃቡ ራሱ እኮ እንደ ጉፍታ እኮ ነው። እንደ ኺማር እኮ ነው። እዚህ ድረስ የሚወርደው መጀመሪያ ጀልባቡ ከዚህ ይመጣል፣ ለብቻ የራሱ ንቃቡ የሚወርድበት እሱ ማለት ነው። ሶላት ሀይድ የሀይደኛ ሶላት ማለት እዚህ ሀይድ ያለች ሴት ማለት አይደለም። ለሀይድ የደረሰች ማለት ነው እንጂ ሀይደኛና እንደፈለገች ብትሸፋፈኝ ሶላት መቅቡል አይሆንም። መጀመሪያ ሶላት ሀይድ ማለት التي بلغت للحيض ማለት ነው። ለሀይድ የደረሰች አቅመ ሔዋንነት ለመድረስ አንደኛ 15 ዓመት ወይም ደግሞ ሀይድ ማየት ወይም ደግሞ ወንድ መፈለግ እስበር መምጣት ወይም ደግሞ አውራ የብልት ቦታዎች ጸጉር ማብቀል እነዚህ እነዚህ የቡሉግ ምልክቶች ናቸው። ለቡሉግነት ምልክቶች ናቸው። እኔ ናቸው የግድ 15 ዓመት መሆን አለበት ማለት አይደለም። تمييز የሚገኘው አንድ ላይ በዘጠኝ ዓመት ሀይድ ልታይ ትችላለህ። በ10 ዓመቷ በ11 በ12 ልታይ ትችላለህ። ሀይድ ካየችበት ሰዓት ጀምሮ ሶላት ወጅብ ይባላል። ከዛም ሰዓት ጀምሮ ሂማር መልበስ አለባት። ሶላቷ ላይ ሂጃቧን አሳምራ ለብሳ እንጂ ተቀባይነት የለው ማለት ነው። ግን የህፃናት ስድስት የአምስት የአራት አመት ህፃናት ሴት ልጆች ቢሰግዱ ያለ ጉፋ ጸጉሯን ለቃ ብትሰግድ ችግር የለም። ሶላቷ ራሱ ተቀባይነት አለ። የስህ ይሆንላታል። አይክቡ አለይሃ መፍሁሙ هذا الحديث ማለት ነው። መጀመሪያ ስለማይወጅባት ተጠያቂ አይደለም። ሰላቱ ሐኢድ ኢላ ቢኺማር እንጂ አይሆንላትም። ኢላ ቢኺማር ምን እንዴት ተገደለች? አይ አለባበሱ ምን መሰለ አለባበሱ ሴት ልጅ ፊቷን ሶላት ውስጥ መግለጽ ትችላለች ወይ? إجماع العلماء ፊቷን መግለጽ አለባት። አጅነብይ የሌለበት ቦታ ላይ ስትሰግድ ፊቷ መገለጥ አለበት። አለ ለስጁድ ማውጣት አለባት ወይ? ይሄ ደግሞ ኺላፍ አለበት بين العلماء። جمهور العلماء እጇን ታውጣው። ቀደማ መታየት አለበት ወይ? ከታች ያለው ይሄ ዑለማዎች አይቻልም ማለት እነ ተቅዩድን የሚባሉት ግን አይታውጣው ተረግቷን ብሏል። ግን ከሐዲሱ አሁን የምንቀራው ሐዲስ አለ ይከለክላል። ቀደማ ልብሷ ባይሸፍነው እንኳ ካልስ ትለብስበታለች እንጂ ቀደማ መውጣት የለባትም። እጇ ላይ መዳፏ ላይ ኺላፍ አለ፣ በፊቷ ላይ ግን ኺላፍ የለም። ምን ከሆነች በመስጊዷ ውስጥ ስትሰግድ ለብቻ የሴቶች መስጊድ ስትሰግድ ፊቷን መግለጥ የግድ ፊቷን መግለጥ አለባት። ውጭ ላይ ከሆነች ኒቃቢስት ከሆነ ከነ ኒቃቧ ለብሳ ነው የምትሰግደው፣ ከነ ኒቃቧ ማለት ነው። ውጭ ላይ ከትምህርት ቤት ወጥተው የሚሰግዱበት ቦታ ከነ ኒቃቧ ነው የምትሰግደው። ለምን ፊህ አጅነብይ ስላለ ማለት ነው ቦታው ላይ። በመስጊዳቸው ሲሰግዱ ግን ፊቷን መግለጥ ዋጅብ ነው ነው የሚሉት መገለጥ አለበት ፊቷ ስጁዷ ይሄ እንትኑ መሬት ላይ መምታት አለበት መንካት አለበት መዳፏን ማውጣት አለባት ይሄ ኺላፍ ማውጣቷ ጥሩ ነው አሁን ብቻዋን ከሆነ ኺላፍ አለበት በይነ ዑለማ ጅምሁር ዑለማ ታውጣ ነው የሚሉት ያንኛው ደግሞ ኢጅማዕ ነው የሚሉት ተረገዟ መታየት አለበት የለበትም በሚለው ዙሪያ ደግሞ ተቅዩድን የሚባሉት እና እና አቡ ሐኒፋ ብቻ ናቸው ይህንን ያሉት እንጂ ሌላው ዑለማ ተረገዟ መታየት የለባትም የሚሉት እናዋለን ሐዲሱ ራሱ አለባበሱ ምን አለ ጀልባብ አለ፣ ሊሳም አለ፣ ቡርቁ አለ፣ ኒቃብ አለ። ያለባበስ ሊሳም የሚባለው ሊሳም የሚባለው የኒቃብ አይነት ነው። ለምሳሌ ሶስቱም እኛ ውስጥ ሊገኝ ይችላል ወይ ከተማችን ውስጥ አለ። ሊሳም፣ ቡርቁ፣ ኒቃብ እና ጀልባብ። ጀልባቡ ይሄ ነው እኛ በምንለው ማለት ነው። በእኛ በኢትዮጵያውያን ትርጉም ጀልባብ ማለት ፊት ሲቀር ማለት ነው። ፊትን ይሄንን አውጥቶ ሌላው የሸፈነ ማለት ነው። እዚህም ጀልባ ማለት አይደለም። ጀልባ ማለት ኒቃቡ ነው። ጀልባ ብሏል። ይሄ ፉል ኒቃቡ ጀልባ የሚባለው ስም አብደላ ምን መስዑድ ያለው ጀልባ የሚባለው ወጀላቢቢህም ያለውን አብደላ ምን መስዑድ በሱ ነው የተረጎመው። ስለዚህ ሊሳም ማለት ደግሞ አፍንጫ ላይ እዚህ ላይና እዚህ ላይ ያደርጉታል። ከዚህ በላይ ይሸፈናል። አፍንጫና ግንባር ላይ ብቻ ነው ይሄ መካከል ፊት ይታያል። ይሄ ሊሳም ነው የሚባለው። ሊሳም ብዙሃን ፊቷ ይታያል። ይሄ ሙሉን አይኗን ታጣታለህ። ብትገለጥ ራሱ አዲስ የምታየው ነገር የለም። አፍና የሆነ ነገር ብቻ ነው። ይሄ ሊሳን ይባላል። ኒቃብ የሚባለው ደግሞ ትንሽ ጠበብ ይላል። ትንሽ ትንሽ ጠበብ ይላል። ከሊሳን ትንሽ ጠጋ ይላል። ከአፍንጫም ከፍ ይላል፣ ከዚህም ዝቅ ይላል። አሁንም አይንና ይሄ የአፍንጫ ዋናው መካከል ላይ ይታያል። አሁንም ይሄ ይታያል። ኒቃብ የሚባለው ይህንኑ ብዙ የሚያደርጉ ቡርቁዕ ማለት አይንና አይን ብቻ ነው የሚታይበት እንደመነጸር በጣም ጠባብ ሆናል። ከዛ full ኒቃብ ከዛ full ኒቃብ አለ። full ነው ምን? አዎ ይህ ሰውነት መንካት አለበት። እናየዋለን። ይህን ይህን እናያለን ኢንሻአላህ አሁን የሴቶችን የተመለከተ ስለሆነ ነው። አን አይሸተ ረዲየላሁ ተዓላ አንሃ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ላ የቅበሉ ላህ ሶላተ ሐኢድን ኢላ ቢኺማር ኺማር ለብሳ እንጂ ጉፍተዋን ለብሳ እንጂ ተቀባይነት አይኖረውም። ሙሉ ይሄ ከዚህ እንዳለ ፊቷ ብቻ ስትቀር ሌላው መሸፈን አለበት። እግሯ ምጥቅ እንዳይ ይሄ መሸፈን አለበት። ይሄ መገለጥ አለበት። ፊቷ መስጊድ ውስጥ ከሆነ ከዛ ውጭ ከሆነች ኒቃብ ለባሽ ከሆነ ከነ ኒቃቧ ልትስከት ኒቃብ ለባሽ ካልሆነች ደግሞ ያው እዚህ መስጊድ ውስጥ እንደምታደርገው ማለት ነው። ዋናው ኺላፉ ምንድነው? እጅ መዳፍ መውጣት አለበት ወይ መታየት አለበት ወይ የሚለው ነው። እዚህም እክቲላፍ ዑለማ አለ ብያቸዋለሁ። ጅምሁር ዑለማ ተውጣውና ተጠቀም እጇን መዳፏን ብታወጣ ችግር የለም እንደውጅዋ ይላሉ። እዛው ብቻዋን ከሆነች ነው። ውጭ ላይ ከሆነችና ኒቃብ ውስጥ ከሆነች እጇም ከነጓንቱ ፊቷም ከነኒቃቡ እግሯም ከነካብ ያ ኺላፍ ነገር አይመጣም ማለት ነው። ውስጥ ላይ ነው ለብቻዋ በምትሆንበት ጊዜ ነው። رواه الخمسة إلا النسائي وصححه ابن خزيمة ابن خزيمة حديث صحيح ነው ብሏል ابن خزيمة ወደ እንትን አውረት ሰውነት ከመጣን ሴት ልጅ ጀሚዑ በደኒሃ አውረት ነው ኢማሙ አህመድ ያለው ጀሚዑ በደኒሃ አውረት ነው ፊል ኻሪጅ ወፊ ሶላት ከሆነ ፊቷ መገለጥ አለበት ነው ብቻዋን ኻሪጅ ከሆነ ለምሳሌ የተረገዘ አሁን የተረገዘ ኺላፍ ይላሉ ኢማሙ አህመድ ተረገዟን ታውጣው አታውጣው የሚለው ኺላፉ ሶላት ውስጥ ነው እንጂ ውጭ ላይ ኺላፍ የለውም መሸፈን አለበት አደገኛ ስለሆነ ማለት ነው አንተ አንተ እኮ አያ ዋናው ቅርጿን የማያሳይ ነገር ተልበሰለ ስጅድ አደራረጓ እንኳን ለብቻዋ ስትሆን እኮ ሰውነቷን ሳባ አድርጋ አይደለም ስጅድ ስታደርጋል ጭምቅ አድርጋ ነው ስጅድ ስታደርግ አጅነብይ ቢኖርም ባይኖርም እኮ ቅርጿ መታየት የለበት መውጣት የለበት ነው ባይኖርም ከረከራል ተጠቃሚ وعن جابر رضي الله تعالى عنه أن النبي صلى الله عليه وسلم قال إن كان الثوب ልብሱ ከሆነ ዋሲዓን ሰፊ ልብስ ከሆነ ያላችሁ ከልተሕሲ ተጠቅለልበት አጣፋው ያኒ في الصلاة ሶላት ስትሰግድ ማለት ነው ሰፊ ልብስ ከሆነ ያለ የአጋጣሚ ጋቢ ለብሰህ የምትሰግድ ከሆነ ማለት ነው ተጠቅለልበት እንዴ ጀለብያ ከሆነ ማሻአላህ ሁለቱም ይሸፍንልሃል ሸሚዝም አለ ሽርጥም አለ በአንድ ላይ ማለት ነው ሁለቱም አለ ጋቢ ከሆነ በጋቢ ብቻ የምትሰግድ ከሆነ ግን ጋቢህን ተጠቅለለው እንደዚህ አጣፋው ዝግዛግ ማለት ነው። እንካነ ተውቡ ልብሱ ከሆነ ዋሲዐን ሰፊ ከሆነ ፈልተሕፊ ተጠቅለልበት ያዕኒ ፊ ማለትም ሶላት እንዳትጋለጥ ነው። ጋቢ ብዙውን ጊዜ በዚህ በምታጣፋበት አካባቢ ወይ ስጅድ ስትሆን ወይ ወደ ቅያም ስትመጣ ይሄንኛው እኮ እንትን እንደዚህ ነበር የሚያስሩ ይሄን እንጫፍ በዚህ አሳልፎ እና እንደዛ አሳልፎ አንገታቸው ላይ አንጥፎ አገናኝቶ ያስሩታል። በቃ በነፃነት ተክቢራውንም አላሁ አክበር ሰሚዐ አላህ ሊመን ሐሚዳ ሁለቱንም ታደርጋለህ። ይሄ እጅህ እንድነሳ ተራ እንትኖች ያመልጡን ሱናው ሱናዎች ማለት ነው። ሱናዎቹ አመጡ። እንደዛ አጣፍተ ከሆነ ግን አላህ አክበር ብለህ ትወርዳለህ። እጅህ ልብስ ውስጥ ከሆነ ሰሚ አላህ ለምን ሐሚዳ እጅህ ማንሳት አትችልም። ስለዚህ አንድ የሆነ ሱና ነገር እያመለጠህ ነው ማለት ነው። ስለዚህ ሲሉ ይሄን ያደርጋል። መልበሱ ይቻላል? አዎ ይቻላል። ነብዩ አለይሂ ሰላቱ ወሰላም አንድ ልብስ ለብሰው ግማሹን ሚስታቸው ለብሰው ግማሹን እሳቸው አሸርጠው ሰግደዋል። ቦታ ላይ ማለት አንድ ነገር አንድ ልብስ አንድ ጋቢ ብቻ ስላላችሁ ማለት قال له ነብዩ عليه الصلاة والسلام قال له ለአነስ እንዳሉ إن كان الثوب ልብሱ ከሆነ واسعا ሰፊ ከሆነ فالتحف به ተጠቅለልበት يعني في الصلاة ሶላት ስትሰግድ ولمسلم فخالف بين طرفيه ሙስሊም ላይ ደግሞ فخالف بين طرفيه ሁለቱን ጫፍ zigzag ምተዋል ነብዩ عليه الصلاة والسلام ዝግዛግ ምተዋል ይሄ ማለት በይነ ጦረፈይ ዝግዛግ ስትመታ በቃ እንደዚህ ታደርግና እንደዚህ እናደርግና ይሄንና ይሄን እንደዚህ ማለት ነው። ፈኻሊፍ በይነ ማለት ይሄ እዚህ ላይ እንደዚህ እናደርገዋለን። ከዚህ በታች እንለቀዋለን፣ ችግር የለም። ሽርጥም ነው አንገታችን ላይ ልብሳል። ይሄ ማለት ነው። በይነ ሁለቱን ጫፍ እንደዚህ ግዛት በይነ ጠረፈይ ጫፍና ጫፉን ታገናኛለህ። እንካነ በይቀን ጠባብ ከሆነ ተተጅርብህ እታች ሸርጠው አጭር ልብስ ከሆነ ከታች የሚጋለጥና ታ እዚህ ስታመጣው ትከሻ ላይ ዝግዛግ ስታ ዝግዛግ እንደዚህ ስታስረው ትከሻ ላይ ከታች የሚያጥር ከሆነ ዝቅ አድርግና ከእምብርት በታች አሸርጠው ዝም ብለህ ስገድ። በቃ ልብስ ከሌለ ማለት ነው። ሌላ ክፍል ከሌለ መርገም የለበትም። ከቁርጭምጭሚት ማለት የለበትም። ከቁርጭምጭሚት ማለት የለበትም። ገብታችኋል አደራረጉ በጣም ግልጽ ነው። ያኒ ተሰላ ወሊ ሙስሊም ሙስሊም ፈካሊፍ በይነ ጠረፈይ ጫፍና ጫፉን አከላልፈው ማለት ዝግዛግ አድርገው ማለት ነው። እንካነ በይቀን ጠባብ ከሆነ ደግሞ ልብስ ፈተዚር አሸርጠው። ምክንያቱም ጠባብ በይ ከሆነ እዚህ ስታሰር ከታች ሊጋለጥብህ ይችላል፣ ይሄ የሆነ ሊያጥርህ ይችላል። ፈተዚር ጠባብ ከሆነ ፈተግርቢ አሸርፈ ሰፊ ከሆነ ደግሞ ፈልተህዚ ተከናነበው ፈልተህዚ ተከናነበው ያለውን ሙስሊም አብራርተውታል። ምን ብለው ፈኻሊፍ በይነ ጦረፈይ ጫፍና ጫፉን እንደዛ አካልፈህ ልበሰው። እንካነ ጠባብ ከሆነ ደግሞ ፈተዚር ቢህ የሙስሊም ዚያዳ ናት። ቡኻሪ ላይ ያንኛው ብቻ ነው ያለው። ሐዲሱ متفق አለኝ ولهما ለቡኻሪና ለሙስሊም من حديث أبي هريرة ከአቡ ሁረይራ የተዘገበ ሐዲስ ነው لا يصلي أحدكم አንዳችሁ እንዳይሰግድ في الثوب الواحد በአንድ ልብስ ብቻ እንዳይሰግድ ለይሰ አላ አቲቂ አንገቱ ላይ ሳይኖር منه شيء ምንም ነገር ሳይኖር አንገቱ ላይ እንዳይሰግድ ብለዋል እንዳይሰግድ ኢማሙ አህመድ ዋጅብ ነው ብለዋል ከዚህ በመነሳት ሌሎች ደግሞ ችግር የለም ብለዋል። ነብዩ عليه الصلاة والسلام ሌሊት ሚስታቸው ጋር በተኙበት ሰዓት ሌሊት ተነስተው ሲሰግዱ ጋቢው አንድ ነበር። ያንን ጋቢ ግማሹን ነብዩ ያሸረጡትና ግማሹን ሚስታቸው ለብሳ ይሰግዱ ነበር ጎን ላይ አውረዘም ያለ እንትን ነው። ግማሹን አሸረጡት። እላይ ድረስ ቢለብሱት እሷን ማራቆት ነው። ስለዚህ ዝቅ አደረጉና እዚህ ላይ አሸረፉት። የቀረው ለእሷ ላይ እሷን አለበሳት ማለት ነው። በዛ ሰግደዋል። ስለዚህ አላአቲቂ ምንም ነገር አንገተ ላይ ሳይኖር አትስገድ ማለት ልብስ እያለ አለመስገድ ሰው አውላ ልብስ ከሌለ ግን ስገድ። ይሄ ጃይዝ ነው ምንጊዜ ግን አቲቁ ላይ ሳይኖር ሶላቱ ተቀባይነት የለውም ወይስ አለው በሚለው ላይ ኢማሙ አህመድ ይወጅባል። ሌሎች አይማዎች ደግሞ አይወጅብም የሚለው ውስጥ ናቸው። አይወጅብም ሶላቱ አይበላሽበትም። ችግር ላይ ሰለ ዩሰሊ አሐዱኩም አንዳችሁ እንዳይሰግድ في الثوب الواحد ባንድ ልብስ ليس على عاتقه አንገቱ ላይ ሳይኖር منه شيء ምንም ነገር ከልብ ከልብ ገመድ ቢሆን አስቀምጡ ነው የሚሉት እዚህ ላይ የሆነ ነገር ጣል አንገት ላይ የሆነ ነገር መኖር አለበት ነው የሚሉት። በሽርጥ ብቻ እንዳይሰግድ ነው። በሽርጥ ብቻ አይቻልም ወይ? መጀመሪያ አልአውራ በይነት ኩረቲ ወሩክባ ነው። አውረት ማለት ለወንድ ልጅ በእምብርቱና በጉልበቱ መካከል ነው አውረት ማለት። ይሄን ከሸፈነ ሶላቱ ይበቃለታል። ወላኪን አፊቁ ላይ ማድረግ ዋጅቡን ይላሉ ኢማሙ አህመድ ከዚህ ሐዲስ በመነሳት ዋጅብ አይደለም ይላሉ ዑለሞች። ሌሎች ዑለሞች ደግሞ ሌሎች አይማዎች ዋጅብ አይደለም ይላሉ። ከምን በመነሳት ነብዩ ሌሊት ሚስታቸው ጋር ባነበሩበት ጊዜ አሸርጠው ሰግደዋልና አንገታቸው ላይ ምንም ሳይለብሱ በሚለው ከሚለው በመነሳት ስለዚህ አይበላሽም ማለት ነው። አይበላሽም። ገባችኋል? በቦዲ ላይ እንትን ክፍት አድርጎ እንዳይሰጥ ልብስ እያለ እንደዚህ መጠቀም የለበትም። አንድ ልብስ ብቻ ጀለብያ ብቻ ለብሶ መስገድ ይቻላል ናአም ናአም። ጋቢ አንድ ጋቢ ብቻ ለብሶ መስገድ ይቻላል? ያው ከካለፈ በይነ ጠረፈ ይቻላል። ዋናው የተፈለገው አንድ ልብስ መሆኑ አይደለም። አንገቱ ላይ ሳይኖር አጭር ሽርጥ ብቻ ከሆነ ከምብርቱ በታች ነው የሚያሰርቀው። አንገቱ ላይ ምንም ነገር ሳይኖር ለማለት ነው የተፈለገው እንጂ በአንድ ልብስ እግዚአብሔር እንደው ማስተገዳቸውና እንደ በአንድ ልብስ ሲያስተግዳቸው እንዴት በአንድ ልብስ ታስገድደናለህ? ሁለት ልብስ እያለ አንዱን ሰቀለውና በአንዱ ብቻ አስገዳቸው። ታቢዕዮች አሉ፣ ሰሃቢዮች አሉ፣ ጃቢር ማለት ነው። አንድ ልብስ ብቻ ለበሰና አስገዳቸው፣ አንዱን ሰቅሎት ማለት ነው። ለምን እንደዚህ ታደርጋለህ ሲሉት አይ የአጋጣሚ ሂዳችሁ በሁለት ልብስ እንጂ አይቻልም እንዳትሉ ብዬ አንድ ይቻላል ማለት ነው። ወላኪን አጥቁ ላይ መኖር አለበት። ዘቃና ሀዳው ቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።